لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته Thank hmm? you. عن جبير وعن جبير بن مطعم رضي الله تعالى عنه قال قال رسول الله صلى الله عليه وسلم جبير بن مطعم أبو محمد أو أبو أمية بمبال يتوقع جبير بن مطعم ابن مطعم ابن آدي ابن نوفل القرشي ቁረሻዊ ነው የዘር ሀረጉ ካነ ሐሊመን በጣም ትግስተኛ ሰው ነበር። ወቁረን አላህን ፈሪ ሰው ነበር። ዓሊመን አዋቂ ቢአንሳብ የቁረይሽ የቁረይሽን የዘር ሀረግ እጅግ በጣም የሚያውቅ ሰው ነበር። አስለመ ቀብለል ፈትሒ ከመካ ከመከፈት በፊት ነው እስላምን የተቀበለው። ወነዘለል መዲና መዲና ላይ ብዙ እድሜውን አሳልፏል። የቱሽ የቢያ ሰና አርባ ወሐምሲን ሂጅሪያ በሀምሳ ሰባት በሀምሳ አራት ዓመተ ሂጅራ ወይም በሀምሳ ዘጠኝ ዓመተ ሂጅራ ነው የሞተው። ዙበይር እብን ሙጥዒም ማለት ነው ረዲየላሁ ተዓላ አንሁ ቃል የሰሐቢዎች የተለያዩ ሰሐቢዎች እንትን እናያለን በሀምሳ በስልሳ በሰባ የመጨረሻው ሰሐቢ አባ ጡፈይል ነው። የመጨረሻው ሰሐቢ በመቶ አስር በመቶ አስር እና በመቶ አካባቢ የሞተው ማለት ነው። ሌሎች ሰሐቢ ከዛ ምንጭ ነው። የመጨረሻው ሰሐቢ መዲና ላይ የመጨረሻው ጃብር ነበር አይደል? ጃብር ብን አብዱላህ ያለሁትን ቀር የመጨረሻው የሶሃባ ሁሉ መጨረሻ የመቶ ሀያ አራት መጨረሻ የሞተው ሰይድ አቡ ጡፈይል ረዲየላሁ ተዓላ አንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ይላሉ ያ በኒ አብድ መናፍ አሉ ነቢዩ ዐለይሂ ሰላቱ ወሰላም እናንተ የአብዱ መናፍ ልጆች ሆይ አሏቸው ላ ተምነዑ አትከልክሉ አሐደን አንድንም አትከልክሉ ጧፈ ጧፍ የሚጠውፍን የሀገል ቤት በዚህ በካዕባ በበይቱላህ ዙሪያ የሚጸውትን ሰው እንዳትከለክሉ እናንተ የአብዱ መናፍ ልጆች ሆይ አሏቸው። ወሰላ የሚሰግድንም እንዳትከለክሉ አየተ ሰዓ በማንኛውም ጊዜ ሻአ በፈለገው ሰዓት ሊለይልን ሌሊትም ይሁን አው ሀሪም በቀንም ይሁን ክፍት ነው። 24 ሰዓት ክፍት ነው። እዛ ቦታ ላይ ሐረም ወይንም ከአላህ አጠገብ ሄዶ የሚጸውፍን በፈለገው ሰዓት ይጸውፍ፣ የሚሰግድንም በፈለገው ሰዓት ይስገድ። እንዳትነኩ እንዳትከለክሉ ሌትም ለቤትም ሆነ ቀን ብሏል ነብዩ አለይሂ ሰላቱ ወሰላም። አብዱ መናፍ እናንተ የአብዱ መናፍ ልጆች ሆይ አብዱ መናፍ የሚባለው የነብዩ አራተኛ አያታቸው ነው፣ አራተኛ አባታቸው ማለት ነው። አራተኛ ደረጃ ላይ የሚገኝ መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሽም ኢብኑ አብዱ መናፍ አራተኛ ላይ የሚገኝ አብዱ መናፍ ማለት ኢብኑ ቁፈይ ነው ይቀጥላል አብዱ መናፍ የአብዱ ማለት ዋናው የቁረይሽ ክብር ያላቸው ሰዎች ዘር አረግ ነው። ምክንያቱም የመካ አስተዳደርነትና የመካ ሀጅ የሚሄዱ ሰዎችን የሚያስተናግደው የዚህ ሰው ዘር ነው ብዛት። እዛ ደግሞ መንግስት ማለት ትልቁ መካን እየመሩ ነው ወይንም የቁረሾች መሪ የሚባለው መካ ወይንም ሀጅ ስነ ስርዓት ላይ የሆነ ነገር ተካፋይ ከሆነ ትልቅ ስልጣን አለው። ለምሳሌ ምግብ የሚያስተናግድ ከሆነ ዘምዘምን የሚያከፋፍል ከሆነ መጠጡን የካዕባው ቁጥጥር በእነሱ ስር የሆነ ሁሉ እነሱ ናቸው በቃ ንጉሶች የሚባሉ የአብዱ መናፍ ዘር ሆይ ብለው እናንተ የአብዱ መናፍ ልጆች ሆይ ያሉት ነብዩ አለይሂ ሰላቱ ወሰላም የራሳቸውን አጎቶች ምናምን ነው እነሱ ናቸው ኃላፊዎችና ነው ወላተል ካዕባ የካዕባውን ባለስልጣናት ነው እንዳሏቸው እናንተ የአብዱ መናፍ ዘሮች ሆይ እናንተ የአብዱ መናፍ ልጆች ላ አትከልክሉ አሐደን አንድንም ሰው እንዳትከለክሉ አሉ ነብዩ አለይሂ ሰላቱ ወሰላም ጣፈ ሀገል በይት በዚህ በይት ዙሪያ የሚጠውፍን ሰው እንዳትከለክሉ ወሰላ የሚሰግድንም አየተ ሰዓት እንሻ በፈለገው ሰዓት ሚለይል ለሊትም አሁን ነሃር በቀን የሚስገድ እንዳትከለክሉ አሉ ነብዩ አለይሂ ሰላቱ ወሰላም። አልሐዲሱ መቁፍ ضعفና ቢኖረውም ከዚህ የምናገኘው ምንድነው? እነዛ ወቅተል መንሂጅ የምንላቸው በኤክሰፕሽናል የሚወጡበት ጊዜ አለ ማለት ነው። አምስት ወቅቶች አሉ አይደል? ክልክል ወቅቶች ምን ምን ነበሩ? አምስት ወቅቶች ሶላት የማይሰገድባቸው አምስት ወቅቶች ሱና የማይሰገድባቸው ማን ማን ነበሩ? እህ ፀሐይ ስትወጣ ስትገባ፣ አናት ትክክል ስትሆን እንደ ልትዋእ ማለት ነው። ሶስት ከአሱር ከተሰገደ በኋላ በአሁኑ ሰዓትና ከሱብህ በኋላ አምስት ወቅቶች መንህዮች ናቸው። አምስት ወቅቶች አምስት ወቅቶች ሶላት አይሰገድባቸውም። ኢማሙ አህመድ፣ ኢማሙ ሻፊዒ፣ ኢማሙ ማሊክ እንት ኢማሙ አህመድ፣ ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ እነዚህ ሶስቱ ምንም ሶላት አይሰግድም አሉ። ሰበብ ይኑረው አይኑረው አይቻልም። تحية المسجد ም አይሰገድም። ركعة الوضوء ም የለም። صلاة الكسوف ም የለም። ጊዜ ያለው ጊዜ የሌለው ብሎ ነገር የለም። አይሰገድም። በአምስት ወቅት ነው ያለው። ሶስቱ አይነት ኢማሙ አህመድ፣ ኢማሙ አቡ ሐኒፋ፣ ኢማሙ ማሊክ ኢማሙ ሻፊዒ ግን ምክንያትና ሰበብ ካለው ችግር የለም ነው ያሉት። ለምሳሌ መስጂድ ከገባ አንድ ሰው ረካዓተ ተህየተል መስጂድ ያለበት ይስገድ ሰበብ ስላለ በምክንያት የተፈጠረ ነገር ችግር የለም ብለዋል። ምክንያታዊ የሆነ ነገር መስገድ ይችላል ነው ያሉት ኢማሙ ሻፊዒ ኢማሙ ሻፊዒ ኸላፉን ተመልክተናል አይደል? ግማሽ ዑለማዎች ነህይ ክልከላና ትዕዛዝ አንድ ሰዓት ላይ በተመሳሳይ ሰዓት ከተፈጠረብን ክልከላውን እናስቀድማለን፣ አይፈጸምም ብለዋል። ይሄን ያደረጓሉ ከኡሱልዮች ውስጥ ማለት ነው። ከኡሱልዮች ሌሎች ደግሞ አአ እንደዛ አይደለም ክልክል ነው። አምስት ወቅት ውስጥ ሶላት መስገድ ክልክል ነው ተብሎ በእነዚህ በአምስት ጊዜያት መስገድ ክልክል ከተደረገ ውስጥ ሰበብ ያለው ሲቀር እንላለን። መስጊድ ሲገባ ይሰግዳል። ውዱ ካደረገ አሁን ሄደ ውዱ ብታደርግ ረካዓትን ይሰግዳል ማለት ነው። በእነዚህ ሰዎች አባባል exceptional የሚወጡ አሉ፣ ጊዜ ያላቸው ከሆነ ሶላት ኩሱፍ ኩሱፍ በአሁኑ ሰዓት የሆነ ለውጥ ከተፈጠረ አሁን ይሰገዳል። ጊዜው በዛ ሰዓት እስከተፈጠረብን የግድ ነው ብለዋል። ሸውካኒ ምን ብለዋል ነው ያልኳት እ ሸውካኒ ምንድን ነው ያለው? ከአስር በኋላ እና ከሱብሂ በኋላ ወደ መስጊድ ግቡ ብዬ አልመክርም ነው ያለው። ሁለት ትዕዛዝም ይመጣበታል፣ ክልከላም ይመጣበታል። ሰው መስጊድ ቢገባ ቢሰግድ ክልክል ሰርቷል፣ ቢተውም ክልክል ሰርቷል። ስለዚህ ይሄ ነገር ይሻማብኛል አሉ። ሶስት ልጆች ግን ክልከላውን ያስቀድማሉ። ለማንኛውም ይህ አሁን የቀራነው ሐዲስ የሚያሳየን ምንድነው? exceptional የሚወጡ አሉ። መካ ላይ በፈለገ ከአስር በኋላ የሚሆን ፀሐይ ስትገባም ፀሐይ ስትወጣም ከጠል ስትወጣም ላይ ስትሆን ባዕደል አስር ባዕደ ሱብሒ በሁሉም ይቻላል ማለት ነው። ከዚህ ሐዲስ የምንነሳው እዛ exceptional ይወጣል ማለት ነው። እንደውም ይሄን ሐዲስ ለመጠቀም ከዛ መካ ላይ ብቻ ሳይሆን ለሌላውም ሰበብ ያላቸው ሶላቶች እንደሚሰገዱ አድርገው ሌላ አድርገው ተጠቅመውታል። ላኪን ሰበብ ያለውን መስገድ መስገዱ ይሻላል የሚለውን ሙሐመድ እብኑ ኢብራሂም አሉ ሸይኽ እና አብዱራህማን ስዕዲ እነዚህን የመሳሰሉት ራሱ ዑሰይንን ሰበብ ያለውን መስገድን ይችላል ማለት ሰበብ ያለው ይሰገዳል ሰበብ ያለው ይሰገዳል የሚለውን ይዘዋል። ላኪን አላሁ አለም ገብታችኋል። የፈለገ ቢሰግድ አትቆጣው። አንተ አጋጣሚ አአ አምርና ነህ ከመጣብን የቱን እናስቀድማለን ነው ክልከላ መቀደም አለበት። መስጊድ ስትገባ ከአስር በኋላ ስትገዱ ተብሏል። አስራ አንድ ሰዓት ላይ ብገባ ባልሰግድ ስገዱ ተብሏል። ብሰግድ እንዳትሰግዱ ከአስር በኋላ ተብሏል። ክልከላውን ላስቀድም ብለህ ዝም ብለህ ብትቀመጥ ወይ አንዱ ሲሰግድ ብታይ እንዳትኻለፉ። ለምን ትሰግዳለህ አትበልም። በሌላ ለሁለት አይ exceptional ትእዛዝ ያለበት እኮ ወቅት ያለው ችግር የለም ሊልህ ይችላል። አንተ አንተም የራስህን አድርግ እሱም የራስህ የመሰለህን ትከተላለህ። ሁለቱም አቅዋን ምንም አይደለም። ወላኪን እነ አብዱራህማን ስዕዲና ሼክ ልዑሰይምን እና የመሳሰሉት ይህንን አውጥተውታል። ምን ብለው ጊዜ ያለው በዛ ሰዓት ላይ ጊዜ የሚፈጠር ከሆነ ችግር የለም የሚለውን ማለት ነው። ከፈለክ ታደርጋለህ፣ ካልፈለክ ተዋለህ፣ ችግር የለም። ለማንኛውም መካ ላይ ወይንም ከዕባ አጠገብ ሶላት ለማንኛውም ጊዜ ይሰገዳል ማለት ነው። ወሰላ አየተ ሰዓትን ሻአ ምን ሌሊና ወነሃር رواه الخمسة وصححه الترمذي وابن حبان حديث ዘግበውታል። وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم قال نبي عليه الصلاة والسلام لا حديثه موقوف ነው መውቁፍነቱን ደግሞ ሰሁ መውቁፍ ነው ይሄ ሐዲስ የምንቀረው አሰፈቀቱ ሸፈቅ ማለት ይሄ ኑራ ኑር የምንለው ቀዩ ጨረር ማለት ነው። ፀሐይ ከገባች በኋላ ቀይ ጨረር አለ። በዚህ ፀሐይ ገና ሙሉ በሙሉ አልገባችም የሚሉ የሚጠቁመን አይደለም፣ እሱ አይደለም። እሱ ሳይሆን ጨረር አለ፣ ቀይ ጨረር። እሱ ጨረር ሲገባ ዋናው ቀዩ ኑር ሲገባ ኢሻ ነው የሚገባው። እሱ በህይወት እስካለ ድረስ መግሪብን በህይወት አለ ማለት ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አሸፈቁ አሸፈቁ ሸፈቅ የተባለው አልሑምረቱ ቀዩ ነው ብለዋል። ሸፈቅ ማለት ሸፈቅ ማለት ዝም ብሎ ብርሃን ማለት ነው። ሸፈቅ ማለት ብርሃን የሚያንጸባርቅ ነገር ሸፈቅ ይባላል። ሸፈቅ የተባለው ሌላ እንዳይመስላችሁ አልሑምረቱ ያ ቀዩ ጨረር በዚህ በኩል ያለው ነው ብለው ነብዩ አለይሂ ሰላቱ ወሰለም ገልጸውታል። አልሑምረቱ ብለው ስለዚህ ቀዩ ጨረር እስካለ ድረስ እሱ እስካለ ድረስ መግሪብ በህይወት አለ። ቀዩ ጨረር ከገባ በኋላ ወይንም ቀዩ ነገር ከገባ በኋላ ምን ይገባል ማለት ነው? ዒሻ ይገባል፣ መግሪብ ያልፋል። ቀዩ ጨረር ሲገባ በጣም ይፈጥናል። ይህንን ወቁ። መግሪብ በጣም አጭር ሰዓት ነው። በጣም አጭር ሰዓት ነው። ቀብልያው መግሪቡን አድርገን ባዕድያው በቃ በዛው ታርቃለች። ምንም የለችም። ካስረዘምነው ራሱ ይሄዳል። رواه الدارقطني وصحح ابن خزيمة وغيره وقفة دار قطني يزجلوتان وصحى ابن خزيمة ابن خزيمة وغيره ابن خزيمة نا ليلوش وقفه حديث موقف نبلا حديث موقف نمالك ابن عمر راسنا نبي جيسي هون مالك عشفتته هي الحمرة بلو يزلتو راس عبد الله ابن عمرنا ولكن ليلة حديث الله نبي عليه الصلاة والسلام إذا غابت الشفق إذا غاب الشفق الأحمر دخل العشاء عشاء مدبات النبي عليه الصلاة والسلام يتقوم بذلك ليلة حديث الله እሱ ከገባ በኋላ እሻ እንደሚገባንም እየጠቆሙበት ሐዲስ ይሄ መውቁፍ ሲሆንም በሌላ ሐዲስ ምን ይሆናል ማዕናው ሶሒህ እንደሆነ ይደገፋል። ችግር የለም። ለማንኛውም ቀዩ ብርሃን እስካለ ድረስ ነው ለመግሪብ መሯሯጥ ያለብን። በጣም መሯሯጥ አለብን። ቀዩ ኑር ከገባ በኋላ መግሪብን አደጋ ውስጥ እንከተዋለን። ግልጽ ነው። وعن ابن عباس رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ አልፈጅሩ ጎህ ፈጅራኒ ሁለት አይነት ጎሆች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም ይሄ ፈጅር አልካዲብ እና ፈጅር ሳዲቅ በሚል ይለዩታል እውነተኛው ጎህና ውሸታሙ ጎህ በማለት ይለዩታል አንዳንድ እንደውም የነጋ እየመሰለው እንሄዳለ ፈጅር ወጥቷል በማለት ያንን ግን ነብዩ አለይሂ ሰላቱ ወሰላም ነግረውናል አልፈጅሩ ጎህ ፈጅር ፈጅራን ሁለት አይነት ፈጅር ነው ያለው ፈጅሩን አንደኛው ፈጅር ይሐረሙ ጣዓም ምግብን እርሚ የሚያደርገው ነው። ለምሳሌ መጾም ለሚፈልግ ሰው ከዛ ከዚህ ከእውነተኛው ፈጅር በኋላ መመገብ አይችልም። በረመዳንም ይሁን ሐሙስና ሰኞ ለሚጾም ማለት ነው። ፈጅሩን አንደኛው ፈጅር ይሐረሙ ጣዓም ምግብን እርሚ ያደርጋል፣ ክልክል ያደርጋል። وتحل فيه الصلاة ሶላት ደግሞ ይበቃ ሶላት ይበቃል። ሱብህ ይደርሷል ማለት ነው። ይሄ እውነተኛው ፈጅር ነው። وفجر ያንኛው ፈጅር ደግሞ ሌላኛው ፈጅር ሌላኛው ጎህ ተሐሩሙ ፊህ ሶላቱ ሶላት ክልክል ነው በሱ ያ ማለት ሶላት ማለት የትኛው ሶላት ነው الصلاة المعروفة ይሄ ሱልሒ ማለት ነው ሱልሒ ሶላት ማለት ነው እንጂ የሌሊት ሶላት ላይ ሰገዳ ችግር ያንኛው ውሸተኛው ፈጅር ደግሞ تحرم فيه الصلاة ሱብሂን መስገድ ክልክል ነው በዛን ሰዓት ተቀባይነት የላትም أي صلاة الصبح ማለት ነው ለዚህ ነው አብራርተውታል አይ ማለትም ሶላት ክልክል ነው ማለት ማንኛውም እንዳይመስላችሁ በዛ በፈጅር ካዲ አይ ሶላት ሱብሂ መስገድ ክልክል ነው። ለምን? እውነተኛው ፈጅር አይደለምና። ወየሕሉ ፊህ ጧዓም ምግብ ደግሞ ሐላል ነው ለሚጾም ሰው ገና እውነተኛው ፈጅር አይደለምና እውነተኛው ፈጅር አይደለምና ሁለት አይነት ፈጅሮች ናቸው ያሉት ማለት ነው። ምልክቱን በራሳቸው ነግረውናል እንየው። رواه ابن خزيمة ابن خزيمة ذكروا لنا والحاكم حاكم ذكبوتا وصححها ሁለቱም ሰሂህ ነው ብለዋል ይህን ሐዲስ። ነዓም ሰሂህ ወለልሐኪም ምን ሐዲስ ጃቢር ለሐኪም ምን ሐዲስ ጃቢር ከጃብር ሌላ ከጃብር ይህንኛው የተዘገበው ከአብደላህ እብነ አባስ ነው የዘገበው። ማንና ማን? እብነ ኹዘይማና ሐኪም ከእብነ አባስ የዘገበው ሰሒህ ነው ብሏል። እንደገና ሐኪም ከሌላ ሰሐቢይ ዘግቧል። ምን ሐዲስ ጃቢር ከጃቢር ከጃቢር እዚህ ዘገበው نحوه የዚሁኑ አይነት ሐዲስ ዘግቦ ግን وزاد ሌላ ተጨማሪ information አለው። ከእብነ አባስ የተዘገበው ወየሕሉ ፊ ጧዕም እስካሉ ድረስ ብቻ ነው። ሐኪም ከጃቢር ይዞ ዘገበው ላይ ደግሞ ويحل فيه الطعام ብሎ ሌላ ጨምሮበታል ማለት ወዛደ ፊለዚ ዩሐሪሙ ጧዓም ምግብ እርም ስለሚያደርገው ስለ እውነተኛው ፈጅር information ጨምረዋል። ምን أنه አሉ ይህ ምግብ ሐራም የሚሆንበት ሶላት ደግሞ ሐላል የሚሆንበት እውነተኛው ፈጅር አነሁ የዝሃቡ ይጓዛል፣ ይሄዳል፣ ይወጣል አሉ ሙስተቂለን ረጅም ሆኖ የተዘረጋ ሆኖ ማለት ነው። ሙስተቂለን ረጅም የተዘረጋ ሆኖ ፊል ኡፉቅ ከአድማስ አድማስ ማለት ነው። እንደዚህ በሰማዩ ጥግ ጥግ ብትመለከቱ ረጅም የሚያበራ ብርሃን ነገር ይረጫል። አድግላጅ ማለት ነው። ሙስተጢል ማለት ዛግ ስናት የሚረጭ ፊል ኡፉቅ በሰማይ አድማስ ላይ በሰማዩ አድማስ ላይ አድግላጅ ይረጫል። እውነተኛው ፈጅር ማለት ነው። ጠዋት እኛ ፈጅሩ በጣም እንትን ካለ ነው እንጂ የምንወጣው ስንመለከት እኮ ቀድሞ የሚነገው እዛ ሰማዩ ጥግና ተራራው ስንመለከት ሁለቱ ላይ ማለት ነው ጣራ የሚመስለው ላይ በሱ ስር ስሩን እንዳለ ጥጉን እንትን ነው የሚሆነው ብርሃን ይረጭ ፈገግ ይላል ማለት ነው ያ ነው ሙስተጢለን አነሁ ይህ እውነተኛ ፈጅር አሉ ነብዩ አለይሂ ሰላቱ ወሰለም የዘሃቡ ይጓዛል ሙስተጢለን አግድም ላግድም ማለት ነው ፊል ኡፉቅ በሰማይ አድማስ ላይ ወፊል አኸሪ ያንኛው ደግሞ አሉ ውሸተኛው ፈጅር ምን አይነት ነው አሉ አነሁ እሱ ከዘነቢ ሲርሃን እንደ ተኩላ ጅራት ነው ብለዋል ከዘነቢ ሽርሃን እንደ ተኩላ ጅራት ነው ምልክቱ። እኛ ብዛት መብራት አለበት አካባቢ ስለሆነ እድገታችን ኑሯችን አናውቀውም። ፈጅር በሰዓት ብቻ ነው የምንጠቀመው። ፈጅር መውጣት አለመውጣቱን ገጠር ውስጥ ያሉ ነዋሪዎች ናቸው ብዛት ፈጅርን የሚጠቀሙት። ፈጅር ቀለም ፈጅር ካዲብንም የምታውቀው በዛ ነው። ፈጅር ካዲቡ ከዘነቢ ሲርሃን ሲርሃን ማለት ምንድነው? ተኩላ ማለት ነው። ዘነብ ማለት ጅራት ማለት ነው። እንደ ተኩላ ጅራት ነው። ይህ ማለት ምን ማለት ነው? የተኩላ ጅራት ከሰውነቷ መጀመሪያ የሚወጣው ጫፉ ቀጭን ነው። ከወጣ በኋላ ጅራቱ ሰፊ ነው፣ ጸጉር ይበዛበታል። ሲወጣ ከሰውነቱ ተነጥሎ ሲወጣ ጅራቱ እዚህ ላይ ቀጭን ነው። ከወጣ በኋላ ደግሞ ጸጉር በጣም ስለሚበዛበት ሰፊ ነው ይረጃል። አሁንም ፈጅረል ካዲቡ ውሸተኛው ፈጅር ሲወጣ ቀጥ ያለ ነው። ልክ ካውዛ መብራት ነው የሚመስለው። ላይ ከወጣ በኋላ በሰማይ ላይ በሰማይ ላይኛው ከፍተኛው አድማስ ላይ ይረጃል። ይህ ውሸተኛው ነው። እሱ እንደገና ገብቶ እንደውም ፈጅር ወጣ እየመሰላቸው ጉዞ ይጀምሩና ሰዓት የማይጠቀሙ ሰዎች ኋላ ላይ መልሶ ይገባል፣ እንደገና ይጨልማል ይባላል። እሱ ሲገባ እውነተኛው ፈጅር እስከሚወጣ ድረስ በዛ መሸወድ የለባችሁም ለማለት ነው። እኛ ሰዓትን የምንጠቀመው ነገሩ ሀዳ ሆል ዒልም ዒልም ነው፣ እንቀረዋለን። ሰዓት እንዲሆን የምንጠቀመው የአጋጣሚ አንድ ቀን ብሎ ወይ መውጣት ሊፈጠር ይችላል። ያን ጊዜ ልንጠቀም እንችላለን እ ምን ሲል ኡኑቅ የት ላይ ኡኑቅ? አይ ኡኑቅ አይደለም። ليس العنق عنق እኮ ማለት አንገት ማለት ነው። የኡፉቅ በልና አስተካክል ኡፉቅ ነው። ለማንኛውም ፈጅር ሁለት አይነት ፈጅር ነው። አንደኛው ፈጅር ምን ምን ያለበት እውነተኛው ፈጅር ምን ምን አለበት? እውነተኛው ፈጅር ምን ምን ይበቃበታል? ምን አይበቃበትም? እውነተኛው ፈጅር ሶላት ይበቃል፣ ሱብሂ ደርሷል ማለት ነው። ምግብ አይበላም ለሚጾም ሰው ማለት ነው። በረመዳን ብቻ አይደለም፣ ሌላም ጊዜ ለሚጾም ክልክል ነው። እሺ ፈጅር አልካቲቡ ሌላው ፈጅር ደግሞ ሶላት እርም ነው። ሱብሂ ሶላት ማለት ነው። ምግብ ይበቃል ለእንትን ለጾም ማለት ነው። የሁለቱም ባህሪ ሐኪም ላይ በተዘገበው ከጃቢር ይዘው በዘገቡት ሐዲስ في الذي يحرم يحرم الطعام ምግብን እርም የሚያደርገው እውነተኛው ፈጅር ማለት ነው። في الذي ስለዛ የገለጹት information አለ። في الذي ስለዛ يحرم الطعام ምግብን እርም ስለሚያደርገው ፈጅር ያ ማለት ስለ فجر صادق ተጨማሪ information ሰጥተውናል። ለመሆኑ እነዚህ ሁለት ፈጅሮች ምን አይነት ነው አወጣጣቸው የሚል ጥያቄ ከተነሳ information ሰጥተውናል። ምን ምን አሉ? أنه አሉ ነብዩ عليه الصلاة والسلام يذهب ይጓዛል مستطيلا አግድም ላግድም ብያቸዋለሁ። في الأفق በሰማይ አድማስ ላይ وفي الآخر ስለዛኛው ደግሞ ስለ አለዚ ላ ዩሐርሙ ጣዕም ምግብን እርም ስለማያደርገው ሶላት እርም ስለሚሆንበት ማለት ነው። ስለሱ ደግሞ ስለ ውሸተኛው ፈጅር ማለት ነው። ፈጅር ካዲ አነሁ ከዘነቢ ሲርሃን ዘንብ እንዳትሉት ዘንብ ከሆነ ወንጀል ማለት ነው። ዘነብ ነው ጅራት ዘነብ አጅቡ ዘነብ አሁን ዘነብ ማለት ጅራት ማለት ነው። ዛል ኑኑን ፈትህ አድርጋችሁ ነው የምትቀሩ። ኑኑን ሱኩን ካደረጋችሁ ትርጉሙ ይለያል። ከዘንቢ ስርሃን ከሆነ የተኩላ ወንጀል ማለት ነው። ለዛ አይደለም እሺ። ከዘነቢ አስርሃን ብላችሁ አንብቡት። ስርሃን ማለት አዝይብ ተኩላ ማለት ነው። አከለሁ ዚብ ስርሃንም ተብሎ ይጠራል። ግልጽ ነው። ግልጽ ነው። እሺ وعن ابن وعن ابن مسعود رضي الله تعالى عنه قال ይህንን ወጣ በምንልበት ጊዜ የምንጠቀመው እያንዳንዱ ኪታቡ ላይ ያለ የሚገርም ዕልም ነው። ምክንያቱም ዙሁርን ወጣ ስትል ብቻህን ሰዓት ከሌለ ልትጠቀምበት ትችላለህ። በቃ የማያጋጥመን ነገር የለም። ዳ ዒልም ዒልም ነው እንቀራለን። የግድ ሰዓት ተሞልቷል። ሰዓት የሚሞሉት ሰዎች ራሱ ኪታቡን ስላወቁት ከኪታቡ ጋር እንትን እያሉ አሁን ለምሳሌ አንዳንድ ጊዜ ዙሁርን እንሰግዳለን። ቀደም የምንልበት ጊዜ አለ። በጣም ቀድመን የምንሰግድበት ጊዜ አለ። በተመሳሳይ ሰዓት ሁልጊዜ በቃ እዚህ ግቢ ገብተን እስከምንወጣ ድረስ የግድ ሰባት ሰዓት ከሩብ ጉዳይ ላይ ሩብ ጉዳይ ላይ ሩብ ጉዳይ ላይ አይሆንም ሁልጊዜ የሆነ ዘዋሉ አንዳንድ ጊዜ እስከ ሰባት ሰዓት ሊሄድ ይችላል። አንዳንድ ጊዜ ስድስት ሰዓት ተኩል ሊመጣ ይችላል። ይህንን ከጊዜው ጋር ነው አውጥተው arrange ተደርጎ የተቀመጠ ከሆነ ما شاء الله፣ አለበለዚያ በተመሳሳይ time አንሄድም ሁልጊዜ ስለዚህ ከዚህ ዒልም ላይ በመውሰድ ማለት ነው። ምክንያቱም ዘዋል ሁሉ ጊዜ ይለያል። አንዳንድ ጊዜ ዘዋል የሚገኘው ስድስት ሰዓት ተኩል ላይ ዘዋል ይጀምራል። አንዳንድ ጊዜ ሰባት ሰዓት ላይ ይጀምራል። አንዳንድ ጊዜ ሩብ ጉዳይ ላይ ይጀምራል። አንዳንድ ጊዜ ሀያ ጉዳይ ላይ ሊጀምር ይችላል። ስለዚህ ይለያል። ከዛ ተነስተው ነው እነሱም ሰዓቱን የሚሞሉት ኢንሻአላህ እና ዒልሙ በጣም ይጠቅመናል። ምን በሰዓቱን ምን የምንጠቀመው? ምን ይሰራልኛል? እንዳሰብ ተጠቁላ وعن ابن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام እንዲህ ይላሉ አፍሩ ሶላቲ ከሶላት ሁሉ በላጩ አሶላቱ ሶላት አፍሉል አዕማል ከስራ ሁሉ በላጩ አሶላቱ ፊ አወል ወቅቲሃ ሶላትን በጊዜዋ መስገድ አፍሉል አዕማል ከስራ ሁሉ ምርጥ ስራ እንቁ ስራ ብሎ ማለት ሶላትን በጊዜዋ መስገድ ነው። የአወል ወቅት አላሁል አመሉ أفضل الأعمال ይህን ነቢዩ عليه الصلاة والسلام ለተለያዩ ሰሐቢዎች የተለያየ መልስ ነው የሰጡት። የተለያየ መልስ ነው። أفضل الأعمال ምንድን ነው ብሎ ሀብታም ከጠየቃቸው الصدقة ይሉታል። ሰደቃ ይሉታል። ጥሩ ጡንቻ ያለው ወጣት ልጅ ደግሞ አፍሉል አዕማል ምንድነው ካላችሁ ካላቸው ጂሃድ ካፈለ الجهاد في سبيل الله ይሉታል። አፍሉል አዕማል ምንድነው ካላችሁ ካላቸው ያዩትና ሰውየውን እናት አባቱ ላይ ደከም ያለ ከሆነ ድሩል ዋሊደይ እናትና አባትን መካደም ነው ይሉታል። አንዳንዱም ደግሞ ሶላት ላይ ደከም ያለ ከሆነ أفضل الأعمال ምንድነው ነው يا رسول الله ስላቸው الصلاة في أول وقتها ሶላትን በጊዜዋ መስገድ ይሉታል። ውዱ ላይ ደከም ያለ ከሆነ ውዱን አሳምሮ ማዳረስ ይቀጥላል። እያንዳንዱ ነብዩ عليه الصلاة والسلام لكل سائل ما يستحقه ለጠያቂ ሁሉ የሚገባውን መልስ ነው የሰጡት እንጂ على الإطلاق ይሄ ነው ማለት አይደለም። أفضل الأعمال ከስራ ሁሉ ምርጥ ማለት ይሄ ብቻ ነው ማለት አይደለም። እያንዳንዱ በየቦታው አለ የራሱ مزية መለያ ማለት ነው። أفضل الأعمال الصلاة ሶላት መስገድ ነው። ሲአወል ወቅቲሃ ከዚህ የምንወስደው ነገር አለ፣ exceptional የሚወጣ ነገር አለ። አሰላቱ ሲአወል ወቅቲሃ ስንል ለምሳሌ ዒሻ ይወጣል። ዒሻ ስድስት ሰዓት ላይ ያሰግደው ነብዩ عليه الصلاة والسلام ለውላ አሹቅ ለውላ አን አሹቅ አላ ኡመቲ ለካን ወቅቱ ሀሃዛ በኡመቶች ላይ ማስቸገር ባይሆንብኝ ኖሮ የኢሻ ትክክለኛ ወቅት በጣም ጥሩ ወቅት ይሄ ነበር ብለዋል። አፍለል አዕማል አሶላቱ ፊ አወል ወቅት ያለው ኢሻ ትወጣለች የሚለውን ዑለማዎች ከዚህ ላይ ያወጡ አራት ሰዓት ላይ መስገድ ማሻአላህ ከሁለት ሰዓት ይልቅ ማለት ነው። ስድስት ሰዓት ላይ መስገድም ማሻአላህ ይሆናል በጣም ስለዚህ ከዚህ የምናወጣው ነገር አለ። ሌላም አለ። أفضل الأعمال الصلاة في أول وقتها ሲሉ አሁንም ዙሁር ላይ ፀሐይ ምን ካለ إذا اشتد الحر فأبردوا الصلاة ብለዋል ነብዩ عليه الصلاة والسلام። حرارة በጣም በሚጠነክርበት ሰዓት من جهنم ስለሆነ አብርዱት ብለዋል። የዛን ጊዜ አቀዝቅዙ ሶላታቸውን። ያም ፊ አወል ወቅቲሃ መስኮት أفضل ነው አትበሉ። ማብረዱ ራሱ أفضل ነው በጊዜው ይሄ ይወጣል። አሁንም አወለ ወቅቲሃ ሶላትን ከመስገድ ውስጥ ይደመራል። ምን የግድ አንተ ስድስት ሰዓት ተኩል ላይ ከሆነ ወቅቱ የሚገባው ስድስት ሰዓት ተኩል ላይ ኢህራም ማድረግ አይደለም የሚታየው። ልክ ስድስት ሰዓት ተኩል ላይ ጀምሮ ስለ ውዱ እያደረግ እስቲንጃ እያደረግ ኢቃማው ምኑ አዛኑ እየተባለ ዝግጅት በምናደርገው ምንጣፍ እያደረግ ከሆነ ሰባት ሰዓት ደረሰው አሁን ሲአወል ወቅት አንድ ሰገድክ ነው። ለምን process ኡ እሷው ላይ ነውና ያን ራሱ 20 30 ደቂቃ ብታሳልፈው በሶላት መጀመሪያ ሳትገባ ገብተሃል እሱ ያን ይካተታል የሚሉት ዑለማዎች رواه الترمذي والحاكم وصححه حديث صحيح ነው ብለዋል واصله في الصحيحين ቡኻሪና ሙስሊም ላይ ያለ የዚህ ሐዲስ እንትኑ ማለት ነው ምን አስሉ መሰረቱ የዚህ ሐዲስ ቡኻሪና ሙስሊም ላይ የተሰራ ሐዲስ ነው ሐዲስ ተገባ ከአወል ወቅት የሚሰገደው ማን ማን ነው ኢሻና ማን ሲቀሩ ዙሁር ላይ አብሪድ ያለው ሲቀር ማለት ነው እንጂ ማንኛውም ከአወል ወቅት ያ ነው መሰገድ አለበት ኢንሻአላህ وعن ابي محذوره ابا محذوره ابا محذوره رضي الله تعالى عنه النبي عليه الصلاه والسلام مؤذن في باب الاذان እናየዋለን ሰውየው ابا محذوره ማን ነው ابا محذوره اسمه سمره او اوس ابن ابن معير ይባላል ሙአዚኑ ረሱልላሂ ሰለላሁ ዐለይሂ ወሰለም የረሱሉ ዐለይሂ ሰላቱ ወሰላም አንደኛው ሙአዚን ነው። አባ መህዙራ የሚባለው እንደ ቢላል ማለት ነው። ጁማሂ ጁማሃዊ ነው ጎሳው መክዩን አስለመ አነል ፈትህ ወአቃመ ቢመካ ዩአዚኑ ቢሃ ሊሰለዋት መካ ላይ አዛን እያደረገ ነው እድሜውን ያሳለፈ ሶስት የሰና ትስዓ ወኸምሲነ ሂጅሪያ በሀምሳ ዘጠነኛው ዓመተ ሂጅራ ነው የሞተው። የረሱሉ ሙአዚን ነው አባ መህዙራ እንደ ቢላል ማለት ነው። ቢላል የመዲናዎች አዛኝ ባይ ሲሆን አዛን አድራጊ ሲሆን አባነ ሑዙራ የመካዎች ሙአዚን ይባላል። እዚህ ይታወቃል ሁለቱ ረዲ الله تعالى عنه أن النبي صلى الله عليه وسلم يا الله ملاكتنيا انده بلوال قال أول الوقت የማንኛውም የሶላት የመጀመሪያ ግዜዋ ሪድዋኑላህ የአላህ ፍቅር የሚገኝባት ነው። ወአውሰጡሁ መካከለኛው ደግሞ ረሕመቱላህ የአላህ እዝነት የሚበዛባት ነው። ወአኺሩሁ የመጨረሻው ወቅት ደግሞ አፍውላህ የአላህ ምህረት የሚገኝበት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም እያለ አክረጀሁ ዳረ ቁጥኒ ይዘግቡታል ቢሰነድን ضعيفን جدا በጣም ضعيف በሆነ ሰነድ ነው የሚዘግበው በጣም በጣም በጣም ضعيف ነው ከሌላ ሐዲስ እንረዳዋለን ማለት ግን የመጀመሪያውን ሪዷን የሁለተኛውን ረህማ የመጨረሻውን አፍው ብለን መተንተኑ ضعيف ነው በጣም ضعيف ነው ወላኪን في اول وقتها መስገዷ አፍል መሆኑ በሌላ ሐዲስ ተነግሮናል ችግር የለም አሁን ምን አድርጎ ሶላት ነው ራሱ እንደ ሶሒህ እንትን ሐዲሱን ብንቀበለው ማዕናውን አወሉል ወቅት ላይ መስገድ ፍቅር ነው የሚያስገኘው ፍቅር ማለት አንተ ማሻአላህ ጥሩ ነገር ምንም ጉድለት የለብህም ማለት ነው ለመካከል ላይ ደግሞ የጌታን እዝነት ያስገኛል የመጨረሻ ላይ ደግሞ የጌታ ይቅርታ ነው። ለምን መጨረሻ ድርሳታል ማለት ሶላቷን ጊዜዋን ተጋፍተ ተጋፍተ አመናምናታል፣ አስተሃታል፣ ተቅሲር አለ ማለት ነው። ስለዚህ የጌታ ምንድነው የሚፈልገው? አፉ ይቅርታው ነው የሚፈልገው ማለት ነው። መጨረሻ ላይ ትንሽ አጎደለ ነው። መጨረሻ ላይ ይቅርታ ነው እንጂ የጌታ ፍቅር አይፈልግም። መጀመሪያ ላይ ከሆነ ግን ሁብ ፍቅር አለ። አፍለ አማል የሚለው ውስጥ ትገባለች። ወላኪን ሀደል ሐዲስ ሱሑፍን ትክክል በጣም ከዛብ የሆነ ሰው ተከላክሎበታል። ያዕቁብ ብን ወሊድ የሚባል ሰውዬ ተቀላቅሎበታል። ቃለ አህመድ ካነ ሚነል ከዛቢነ ልኪባር ከታላላቅ ውሸታም ከሚባሉ ሰዎች ውስጥ አንዱ ሚነል ከዛብ ከዛብ ብሎ ትልቅ የለም። አይ የውሸትን በጣም ለማግዘፍ ነው። ሚነል ከዛቢነ ልኪባር ማለት ታዋቂ ግንባር ቀደም ከሆኑ ውሸታሞች ውስጥ አንዱ ነው ብለዋል ኢማሙ አህመድ ነው። እንደዚህ መሳደብ የሚፈቀድበት ሀዛ ቀዲ ሀዛ ዲ ማንኛውም ሰው መሳደብ አይገባንም አይባልም። ወላሂ ብድዕይ ከሆነ በደንብ ይንጨፈጨፋል። በደንብ ተደርጎ ጥፋት ካለበት እዚህ ላይ እንደዛ ማለት የለም። ይሄ ያዕቁብ ብን ወሊድ አንድ ታላቅ ሰው ሊሆን ይችላል። ቀርቷል፣ ቅራአት አቅሪ ነው፣ ዒልም ሰየፈጠ ነው። ግን እንደዛ አድርጎ አውጥተውታል። ዲን ይበላሻል፣ እንዲህ ካልቀሰቀስኩ ይቀሰቀሳል። ለዚህ ነው ተጠንቀቁት፣ ይሄ ሰውዬ በጣም ታላቁ ውሸታም ነው አሉ። ወባዕ ነው ብለውታል። ዝም ብሎ እያመጣ የሚጨምር እያመጣ የሚጨምር ብለውታል። ለማስጠንቀቅ ነው። ዲን ነው ወላሂ በጣም ወላሂ አንድ ነገር እኮ አለ ምን እንዳለ ታውቃላችሁ? እኛ እንቆጠር ችግር የለም ግን ዑለማዎች ረድ ባንድ በአንዳንድ ሰው ላይ እከሌ አድርጓል፣ እከሌ እንደዛ አድርጓል፣ እዚህ ላይ ተጣለበት ይሄ ጥሩ ነው ይላል መጥፎ መጥፎውን ትናገራለህ፣ እንድጠነቀቀው ሰው ማለት ነው። ይሄን ያደርጋሉ። አይው ሙስሊም ላይ ምን እንዳለ ታውቃላችሁ? ኑ ለአላህ ብለን እንማ ይላል። ሐሜት በጣም ይዘገነናል አይደል? ኑ ለአላህ ብለን እንማ ይባላል። ለአላህ ብለን እንማ የሚባሉት እነማንን ነው? ያገኘውን የጠላሁን ሰው አይደለም ለአላህ ብለህ ነው አንድን ሰው ስትናገር ለአላህ ለዲኑ ግን በእልህ ብለህ የሆነን ሰው መናገር ማጠልሸት ሳይሆን ለአላህ ብለን እንና ሲሉ ለምንድን ነው እዲኑ ላይ የሆነ ጥፋት ካለ ያችን ጥፋቱን ሰዎች መልካም ስራውን አይተው ጥፋቱንም አብረው እንዳይከተሉት አይ ይሄ ሰው ብዙ ነገር ሰርቶ ሊሆን ይችላል ግን ይቺ ጥፋት ጥፋት ናት ይቺን በእስናት ራቋት ይባላል እንጂ የዕቁብ ብኑል ወሊድ ማለት እጅግ በጣም መጥፎ ሰው ነው ምን ለአኺሪ ለማለት አይደለም ሐዲስ ላይ ተጠንቀቁት ብለው አስጠንቅቀዋል እነ ኢማሙ አህመድ في سنده ايضا ابراهيم بن زكريا البجلي የሚባል አለ هو متهم ይህም ተጠርጣሪ ነው ሙታም ነው ተጠርጣሪ ነው የሚኛው በጣም ውሸታም ነው እያሉ ነው ይቀላቀላል واما حديث ابن عمر الذي اخرجه الترمذي ففيه ايضا يعقوب بن الوليد المذكور አሁንም ያዕቁብ ብን الوليد አለበት በጣም መጥፎ ሰውዬ ነው በጣም ውሸታም ነው ዒልሙ እሱ ጋር ያለው ዒልም በጠጥ ነው ብለ የተናገሩት እነዚህ ነው። እየቀላቀለባቸው ረብሻቸው ወላሂ እዛህ በጠረው እኮ ነው ዲኑን ያደረገው። የቡኻሪን ታሪክ ታውቃላችሁ አይደል? በሀገር ለሀገር ሲሄዱ ትልቅ ዓሊም አለ ብለዋቸው ሚስር ላይ ያደረጉትን ሰውየው ጋር ሄደው ዕልም ሊወስዱ አጠገቡ ሲደርሱ እንትን እያደረገ ነበር ማለት ታላቅ ዓሊም ነው ብሎ ያው ህዝብ የሚያከብረው ነው። ሄዱ አጠገቡ ሄዱ ከሱ እውቀት ሐዲስ ለመያዝ አጠገቡ ደረሱ። ፈረሱ አመልጠዋለች። ዛበት እርሻ ምናምን አካባቢ ገብታበታለች። ልብሱን ሰበሰበና ምናምን ነገር አለ ጠራ። ሀሳብ ነው ምን ትቻለና ቀረ መጣች። ልክ ስትመጣ አንገቷን ልብሱ ውስጥ ጥሬ እህል ያለ መስላት ነው ስታስገባ ያዛረጋ ሁልጊዜ እንደዚህ ነው የምትይዘው አሉት። አዎ እና ታዲያ ለዚህ እንስሳ ላዘንክ ለእኔ ታዝንልኛለህ? ከአንተ አንድም እውቀት አልወስድም ብለው ትተውት ሄዱ። ሼኹል ቡኻሪ ማለት ነው። እንደዛ አበጥሮ ስላመጡልን ነው ኪታቡን ምን የሆነው አሰሑል ኪታብ በዕደ ኪታብላህ ከመጽሐፍ ሁሉ እጅግ ታላቁ መጽሐፍ ከቁርአን ቀጥሎ ቡኻሪ ዓለም አጨብጭቦ የመረቀው ማለት ነው። እዚህ ነው አበጥረው ነው ያመጡት። አንዱ ሸካም ሳይቀላቀል ሀታ ዲኑ ላይ ደከም ያለ ሰው ታማኝነት የለውም። አቂዳው ላይ ትንሽ የሆነ ነገር ወደ ሸአነት ምን ራፊዳ ምን ሙዕተዚላ ምን ውስጥ ራቀው እንዴ ነው የሚገቡት ለምን ከነሱ ስም ነው የሚያወራው። እንደዛ ዝም ብለው ካግበሰበሱ ጥሩ አይደለም እና ብለው ነው እና ለዚህ ነው ይሄን ሐዲስ በጣም ضعيف ያደረጉት ያዕቁብ ibn الوليد الكذاب أخرجه الدارقطني بسند ضعيف جدا وللترمذي لترمذي من حديث ابن عمر نحوه كعبد الله بن عمر የዚሁ አይነት ሐዲስ ተዘግቧል دون الأوسط أوسط የሚለው ባይሆን የለም ምን ምን ብቻ ነው አወሉ ወቅቴ ሪድዋኑላህ ወአኺሩሁ አፉላህ ብቻ ነው የሚለው አውሰጥ የሚለው የለም አሁን ሁለቱም ضعيف ሁለቱም ضعيف ወሆ ضعيف ይህም ضعيف ደዒፍ ይህም ደዒፍ ነው። በጣም ደዒፍ ሐዲስ ነው። መውዱዕ ደዒፉን ጅዳ አን ኢብኑ ዑመር ረዲየላሁ ይሄ ማለት የአላህ እዝነት አይገኝም የአላህ ሪድዋን አይገኝም ምናምን እዚህ ውስጥ እንዳትገቡ። ሐዲሱ ነው ደዒፍ የሆነው እንጂ ማዕናው ሌላ ቦታ አፉ ረህማ ሪድዋን ብለን ጊዜውን ባንተነትነውም እንኳን ምን አለ ብለናል። አፍሰሉል አዕማል አሰላቱ የአወል ወቅቲሃ በሚለው ተረጋግጦልናል። ቢአወሊ ወቅቲሃ አፍሶል ናት ማለት ከአላህ ፍቅር ይገኝበታል ማለት ነው አፍሶልን ስራ በጊዜው ሰራን ማለት ከአላህ ትሩፋት እናገኛለን ከአላህ ፍቅርን እናገኛለን هذا معروف في حديث آخر ማለት ነው وعن ابن عمر رضي الله تعالى عنهما أن رسول الله صلى الله عليه وسلم قال نبي عليه الصلاة والسلام እንዲህ ይላሉ ላ ሶላተ ሶላት የለም በዕደ አልፈጅሪ ጎህ ከወጣ በኋላ ኢላ ሰጀተይን ሁለቱ ረካዓዎች ሲቀሩ ያ ማለት ቀብልይ የእንትን ራቲባ ቀብልያ ማለት ነው። ከሱብሂ በፊት ያለችው ራቲባ ሱብሂማ ሱብሂ ነው። ሌላ ሶላት የለም ከፈጅር በኋላ ምን ሲቀር ሁለቱ ረክዓዎች ሲቀሩ እብነ ሐጀር አልአስቀላን ይህንን ሐዲስ እዚህ ቦታ ላይ ያመጡት <clears throat> ለአለሁ አራደ ሊየስተድለ ቢህ አላ አነ ራቲበተ ሱብሒ ትቅባ በዕደ ሱብሒ ከሱብሂ በኋላ መሰገድ ትችላለች ማለትን ከዚህ እንወስዳለን። ለምሳሌ አንተ ወደ መስጊድ ስትመጣ ኢማሙ ሱብሂን ቁሞ ከሆነ ሁለቱ ረክዓ ያመልጣል። ኢማሙ ጋር ያለውን ሱብሂን ከሰገድክ በኋላ ራቲባውን ኋላ መስገድ ትችላለህ። አትከለከልም። ከሶላት ከሱብሂ ሶላት በኋላ ሶላት ክልክል ነው አይደል እንዴ? አይ ችግር የለም። ጎህ ከቀደደ ጀምሮ ፀሐይ እስከሚወጣበት ሰዓት ድረስ ሶላት የለም። ምን ሲቀር ትርፍ ሶላት ሱና ሶላት ብሎ ነገር የለም። ምን ሲቀር ይች ረከዓተል ፈጅር ስትቀር ሱብሂን እንደሌላ አድርገህ ያዘው። ፈጅር ከወጣ ጀምሮ ፀሐይ እስከሚወጣ ድረስ እዚህ መካከል ላይ ሶላት የለም። ሁለቷ የሱብሂ ረካዓት ስትቀር የለም። ረካዓተል ፈጅር ማለት ሱናዋ ማለት ነው። እሷ ስትቀር አለ። ከሱብሂም በኋላ ስገደው፣ ከሱብሂም በፊት ስገደው፣ ብቻ እነዚህ ሁለት ረካዓዎች ጎህ ከቀደደ ጀምሮ ፀሐይ እስከሚወጣ ድረስ አሉ። ቀዷ ማውጣት ይቻላል የሚለውን ከዚህ ሲንጣጥ አድርገዋል ዑለማ። አልገባችሁም ያልኳችሁ ተግባብተናል ላ ሶላተ ሶላት ብሎ ነገር የለም። ባዕደል ፈጅር ከፈጅር በኋላ ሶላት የለም። ኢላ ሰጅደተይኒ ሁለቱ ረካዓዎች ሲቀሩ ሁለቱ ረካዓዎች እነዚህ ሁለቱ ረካዓዎች ነጥነት ቀብልያዎች ማለት ነው ከሱብሂ በፊት የሚሰግዱት ሁለቱ ረካዓዎች አخرجه الخمسة إلا النسائي ዘግበ አምስት ዘግቦታል ነሳኢ ይስካል ሶስቱ አእማዎች ወቅት ያለውን ቢሆንም እንኳን በእነዚህ በአምስት ወቅት ሶላ በአምስቱ ክልክል ወቅቶች ውስጥ አይቻልም ነው ያሉት ኢማሙ ሻፊዒ ናቸው። ይቻላል ሰበብ ያለው ከሆነ ብለው ይተናገሩ። አዎ ይቺ ተሰርታለች። ሌላም አለ፣ ሌላም ሐዲስ አለ ምድቅ እ እንዴት ባዕድያ ቢሆን ይኸው ከፈጅር መነሻውን ነው የነገሩን። ምን እንደሆነ ታውቃለህ? ሸፍዬ የተረዱት ፈጅር ከወጣ ጀምሮ ነው ያሉት። ከፈጅር በኋላ ሁለቱ ረካ ብቻ ነው ያሉት። ከሱቢ በፊትም ይሁን ከሱቢ በኋላ ይሁን ሁለቱን ያስይዛል። በቃ ከፈጅር በኋላ ከሱቢ ውጭ ማለት ነው። ከሱቢ ረካዓትን ውጭ ምን ሁለት ረክዓ ነው ያለ የግድ ቀብልያ ብቻ ቀብል ብቻ ላይሰገድ ይችላል። ከፈጅር በኋላ ያለው ተዕሚምያ ይኖረዋል። ቀብለ ሶላትን ፈጅር ስላላሉ እንደዛ ብለው ቢቀይሩት ኖሮ ሙቀየር ይሆን ነበር። አለበለዚያ ግን ሙጥለቅ ነው። ተግባባን አይደል? ከፈጅር በኋላ ከሱብሂ በፊት ይቺ ሁለት ረክዓ ብቻ ናት ያለችው ቢሉ ኖሮ ተገድቧል፣ አለቀ። ከሱብሂ ሶላት በኋላ ይሄ ነገር አይሰገድም ማለት ነው። ግን ከፈጅር በኋላ ብለው ነው በኢጥላቅ የተናገሩት በኢጥላቅ የተናገሩት። ይሄንን ሙጥለቁን ነው ደግሞ ያዙ ቀብልንም ሶላትን አይደለም ቀብልያና በዕድያ መሆኑን ሶላቱን ሳይሆን እያለኝ ያለው ከሱብሂ በኋላ ብንሰግዳት እንደ በዕድያ በዕድያን ያስይዛል ነው አይደል ያልከው? በዕድያንም ያስይዛል ከሱብሂ በኋላ ብንሰግደውም የሚለው እዚህ ውስጥ ይካተታል እያልኳቸው ይሄን እኮ ያተግባባል ማለት እስቲምባብ ሲያደርግ ያኛው አንተ የሚያመጽ ከሆነ እኮ ቀድመህ ነው መስገድ ያለብህ። አፍዶሉ ማለት ነው። ባዕድያ አይደለም ባዕድያ አይደለም። ያቺ ያመለጠችን ቀብልያ ነው እንጂ የምትለው ለታሪፍ ምክንያቱም ሱብሂ ቀብል ባዕድያ የለውም። ሱብሂ ቀብልያ ነው ያለው፣ ባዕድያ የለውም። መደበኛው የሱብሂ ቀብልያ ነው ያለው። ባዕድ ላይ ብታመጣ ሳይመችህ ቀርቶ ራሱን አምጥተህ የሰገድከው አተግባባንም። ቀብልያም አናውቃለን። ቀብልያ እንዴ ሱብሂ ቀብልያ አንተ ስላመለጠ በዕድያ ያደረግከው ማለት በዕድያ ይሆናል ማለት እኮ አይደለም። በቃ ሁልጊዜ አትሰግድም አንተ በዕደ ሱብሂ ስላልተመቸህ ነው። በሚመች ጊዜ ቀብል ነው የምትሰግደው አይደል? ቀብልያ ነው። አሁን ስለሰገድከው በዕድያ ሆነ ማለት አይደለም። አይቀየርም ስም አትቀበልም እንዴ እ በሌላ ሶላት ላይ አሁን የአሱር የአሱር ቀብያ አንሰግድም ከአሱር በኋላ አይፈቀድም፣ አይቻልም፣ ክልክል አይቻልም። የአሱር ቀብያዎች አሉ አይደል? እነሱን አንሰግዳቸውም። አሱር ኢማም ሲሰግድ ከደረስክ በቃ ተቆጠብ፣ ሰግደህ ዝም ብለህ ወደ ቅራቱ ወይንም ወደ ስራ ነው ያለው። የለም አይሰገድም እነሱ ሌላ ጊዜ ነው ፈቷ ካወጣ ከፈለግ እ ምን ከሱብሂ በኋላ መስጊድ የምትገባ ከሆነ የፈለከውን ትሰግዳለህ። አንድ ምን እንዳለ ታውቃለህ? ይሄ ራሱ ግዢዋ ነው። እንትን ረከዓት የለ እንትን ተህየተል መስጊድ ራሱ ስትገባ አሁኑ ነው የወጀበ። ሌላ ጊዜ እኮ normal የለብህም። dorm ብትሰግድ ለምሳሌ ተህየተል መስጊድ የሚባል የለም። ሁለት ረካዓ ብቻ ነው ያለው ቀብልያ ማለት ነው። ግን እዚህ አጋጣሚ ግዴ ያለ ነገር አጋጠመ ትሰግደዋለህ ረካዓቴን ከፈለግ ሁለቱን አንድ ላይ መስገድ ትችላለህ ቀብለየ ተሱብሒን ስትሰግድ ተህየተል መስጊድ ውስጥ ይካተታል ችግር የለም ስትገባ መስጊድ ማለት ነው እንደገባ ረካዓቴን ፈጅርን ትሰግዳለህ ከሱብሒ በፊት ያለችውን ራፊ ቀብለያ እዛው ተህየተል መስጊድ ይካተታል ታዲያ ለምን አዎ ሸርጥ አይደለም። እንት ዋናው እንትን መምጣት እንትን መውጣት ጊዜው መግባቱ ነው ዋናው ጊዜው መግባቱ ነው። ወላኪን ጊዜው ለመግባት አዛን ስለሆነ በይነል አዛነይን ሶላ የሚል ሐዲስ አለ ነብዩ አለይሂ ሰላቱ ወሰላም። በአዛንና በኢቃም መካከል ሶላት አለ የሚል አላቸው። ምክንያቱም ሶላት መግባቱ የሚታወቀው በአዛን ስለሆነ እንጂ ዋናው ጊዜው መግባቱ ነው። አይ እንትን ለጁሙአ ረካዓት እንትን የለም ቀብልያ የለም። ምክንያቱም ሁለት አዛን ያለው በዑስማን ዘመን ነው አይደል የተጀመረው ሁለት አዛን ነብዩ አለይሂ ሰላቱ ወሰላም ሚንበራቸው ላይ ከወጡ በኋላ ያ የመጨረሻው ሁጥባ የሚጀምርበት አዛን አሰላሙ አለይኩም ወራህመቱላሂ ወበረካቱ ከተባለ በኋላ ነው አዛን የሚወጣው። ቢላል አዛን ያደርጋል። ከዛ ወደ ሁጥባቸውን የሚቀጥሉት ምን ምን የለም ማለት ነው። ምን የለም ቀብልያ የለም ማለት ነው ለጁሙአ ምክንያቱም በአዛንና በኢቃም መካከል ኹጥባ ነው ያለው፣ ሌላ ነገር የለም። ደግሞ አዛን የሚባለው ጁማ ነብዩ ምኑ ላይ ከወጡ በኋላ ነው? ሚንበሩ ላይ ከወጡ በኋላ አንድ አዛን ስለነበረ ይዘን ጊዜ። አሁን ረካውን የምንሰግደው መቼ ነው? የመጀመሪያው አዛንና ሁለተኛው አዛን መካከል ነው የምንሰግደው። በተዕሚም بين الاذان والاقامه صلاه የሚለውን ተዕሚም አድርገው አምጥተው ለምሳሌ የኢሻ ምራፍ ቀብልያ የለም የለም። በዚህ በእንትኑ ውስጥ ነው አለ እንስገድ፣ ችግር የለም በአዛና በኢቃም መካከል ረካዓትን በቃ ሶላት አለ የሚለውን በኢጥላቅ አምጥተው ቀብለ የተስብህን የሚሰግዳለ ከኢሻን በፊትም የሚሰግዳለ ግን ሁለቱም የለም ነው የሚለው። እንዳውም ራሱ ጁማዓ ላይ ቀብል ያለው ነገር more እሱ ሊወጣ ይችላል፣ ለኢሻ እንኳ ይሻላል። ይሄ ምክንያቱም አዛን የሚባለው ነብዩ ሚንበር ላይ ከወጡ በኋላ ነው። ከሚንበር ላይ ከወጡ በኋላ አዛን ተደርጎ ወደ ኹጥባ ይጀመራል። ከኹጥባ እንደወረዱ ኢቃም ይደረጋል፣ ጁማዓ ይሰገዳል። የለም ማለት ነው። እንደዛ ነው የሚያደርጉት። ከመጣህ ግን አዲስ ሰው ነብዩ ኹጥባ እንኳን ማንኛውም ሰው ኹጥባ እያደረገ ብትመጣ እንኳን ረቃቴ። ምክንያቱም ነብዩ ኹጥባ እያደረጉ የመጣውን ሰገድክ ብለውታል። ኹጥባውን አቋርጠው አልሰገድኩም ማለት ተነስና ረካቴን ስገድ ብለውታል። ሰገዳል። ተህየተል መስጂድ ሊሆን ይችላል እንጂ ቀብልያ አይደለም ማለት ቀብልያ ያለ የለም፣ አትጨቃጨቁበት። ደሊል የለም። ቀብልያ ያለ ለማለት ደሊል የለም። ከክስተቱ የምታገኙ ያንኛውም ጁምላ ኢጥላቅ የሆነ ሙጥለቅ የሆነ ሐዲስ ይነግሩናል። ምን በይነል አዳነይኒ ሶላት በአዛንና በኢቃም መካከል ሶላት አለ የሚለው ነው መረጃ አድርጎ የሚያመጡ ያንን በአዛንና በኢቃም መካከል ሶላት አለ የሚለው ከነብዩ ድርጊት ጋር መጥተን በነብዩ ድርጊት እንተረጉመዋለን። ነብዩ በጁሙዓ ቀን አዛን ሲባል ምን ላይ ሆኖ ነው? ሚንበሩ ላይ። ከዛ ወርዶ እንደገና ረካዓትን ሰግዶ መልሰው ሚንበር ላይ ይወጣሉ? የለም አበደም ሰላም። እዚህ የለ ቀብልያ የለም የሚል ስለዚህ የ ወይ ደግሞ ከዑለማዎች ውስጥ ምን የሚላለ ማለት የዙሁር ቅያሬ ናት። ለዙሁር አራት ረካዓ ቀብልያ እንዳለ ሁሉ አራት ቀብልያ ለዙሁር ለጁሙዓ አላት ይላል። አ የጁሙዓ ቀን ሙሳፊር ከሆነ ብቸኛውን ከሆነ የሆነ ነገር ከሆነ ለምሳሌ ሰግድ ይችላል ወይ ሴቶች ከሆኑ ሊሰግዱ ይችላሉ ዙሁር ብለን እንጂ ጁሙዓ ጁሙዓ ነው። በቃ ጁሙዓ ራሱን የቻለ ነው። የዙሁር ቅያሬ ماشي ሁጥባውን አዎ ይተረጎማል መካከል። ምክንያቱም ሁጥባ የሚከተሉ ነብዩ አለይሂ ሰላቱ ወሰላም ሳምንታዊ ስራቸውን እኮ ነው የሚያቀርቡበት ሪፖርት እኮ ነው። ማለት ሙስሊሞች ላይ የደረሰውን ምን መደረግ ያለበትን ወደፊት መቀጠል ያለበትን መካከል ላይ የተፈጠረውን ጉድለት በምን አይነት መልኩ መጓዝ አለብን፣ እንዴት መሄድ አለበት ይሄ ነገር ምን እንዳለ ፖለቲካውም ሁሉም ነገር ያቀፈ ነው ኹጥባ ማለት። ስለዚህ መካከል ላይ ኹጥባውን እየቀነስ የተወሰነ ኹጥባ ታደርግና በአማርኛ ትተረጉማለህ፣ የተወሰነ ኹጥባ አድርገህ በአማርኛ መካከል ላይ ትተረጉማለህ። ሀዛ አውላ ነው የሚያደርገው። ምክንያቱም ኹጥባ ኹጥባው ሳይሆን የተፈለገው አረብያ መሆኑ ሳይሆን የኹጥባው መልእክት ለሰዎች መድረስ አለበት። ለምሳሌ የኛ ኹጥባ ከኛ ከኹጥባ በኋላ ነው የሚተረጎመው። ማሻአላህ ነው መልእክቱ ለተማሪዎች መድረስ አለበት ምን እንደሆነ ለመካከል ላይ ብታደርገው ደግሞ እኛ አዲስ ስለሆን boring ሊሆንብን ይችላል፣ እንቅልፍ ሊመጣ ይችላል። መካከል ላይ እየተረጉ ኹጥበተል ኡላን ከኸጠበ በኋላ እሱን ተርጉሞ እንደገና ኹጥበተ ሳኒያ ቀርቶ እዛው ቢተረጉም ሊከብድ ይችላል። ግን አይከብድም። መሆንም ያለበት እሱ ኹጥባው ኦ የዛሬ ኹጥባው መልእክት ይሄ ነው እንዴ መልእክቱን ይዘን መሄድ መቻል አለብን እንጂ ዛሬ ተኸጥቧል አይደለም ሆጥባው ትርጉሙን ነው ተረድተን መሄድ አለብን። ለዚህ ነው የሚተረጉሙት። የትም ቦታ ላይ ብታገኙ ኹጥባ መካከል ላይ ትንሽ አረብያ ይቀራና በአማርኛ ነብዩ እንደዚህ ብለዋል ሲል እሱ የአማርኛ ወራ እንዳትሉ እንዳትሉ። እንደውም ጥሩ ነው። በጣም አውላውም እሱ አላጋጠመችም? አልደነገጣችሁ? የመጀመሪያ ቀን እኔ ደንግጫለሁ። የመጀመሪያ ቀን የሰማሁት በጣም ነው የገረመኝ። ግን እሱ ነው አውላውም እሱ ነው መሰራትም የሚያለበት አካል በኋላም ቢሆንም ያው ሲሪል ዋናው መልእክት ይተላለፍ ነው። ከጁሙአ አቡ ከተሰገደ በኋላ መልእክት ይተላለፍ፣ እሱም ጊዜም ውስጥ ይተላለፍ። ማሻአላ ግን መልእክቱን ይዞ መሄድ አለበት ሰው። የዛሬ ጁሙአ ኹጥባ ምን መልእክት በውስጡ አቅፏል የሚለውን ነገር ተገንዝበን ልከ ነው አቤት እህ እ እ ምን አይ ጁምላ ሐዲስ ጊዜ ሙጥለቅ ሐዲስ አለ፣ ችግር የለም። በይነል አዛኔን ሶላ የሚል አለ። በአዛንና በኢቃም መካከል ሁለት ረካዓል ሶላት አለ የሚል ሐዲስ ስላለ እሱን ተጠቅሞ የሚሰግድ ካለ አትከለክለውም። ግን ነፍስ ስለሌለ ቁልጭ ያለ ከኢሻ በፊት ሁለት ረካ የሚል ጥቅስ ስላልመጣ ትተዋለህ። ከፈለግ ከፈለግ ትተዋለህ። ስትገባ ተየተል መስጊድ ትገባ። የሚሰግድ ካገኘ እንዳትከለክል ለምን ሐዲስ አለ? ይሄ ሙጥለቅ የሆነ ጁምላ የሆነ ሐዲስ አለ አልኳችሁ። ተግባባን አይደል? ለምን ሰገድክ ብትለው ነብዩ አለይሂ ሰላቱ ወሰለም በአዛና በኢቃም መካከል ሶላት አለ ብለውኛል አለ። ትክክል አንተ ደግሞ ለምን አትሰገድክም ብትባል አይ ልክ አለ ከሱብሂ በፊት ከአሱር በፊት የሚባል ቀብልያ በእድያ እንደተነበረ ሁሉ ከኢሻ በፊት ሁለት ረካ አለ ስላልተባለ ነው ትላለህ አንተ። ነፍስ ወፊ ሪዋየቲ አብድረዛቅ ላ ሶላተ በዕደ ጡሉኢል ፈጅሪ ፈጅር ከወጣ በኋላ የለም ኢላ ረከዓተል ፈጅሪ የፈጅር ሁለት ረከዓ እንጂ ፈርድ ሶላቱን አይደለም እነዛ ሁለት ረከዓዎች ፈጅር ከወጣ በኋላ ሶላት የለም ምን እንጂ ምን እንጂ ረከዓተል ፈጅር እንጂ እነሱ ብቻ ናቸው ያሉት ይሄን ሐዲስ እዚህ ቦታ ላይ ያመጡበት አላማ አላቸው ሸኹ ይህን ተጠንቀቁ ሶላቱ ይቺ ረከዓተል ፈጅር የምትባለው ፈጅር ከወጣ በኋላ ሶላት የለም። ፀሐይ እስከሚወጣ ድረስ በመካከል ላይ ሌላ ሶላት የለም። ምን እንጂ ረካዓተል ፈጅር ሱና እንጂ ማለት ነው። ከሱብሂ በፊት የምትሰገደው ሁለት ረካዓ ነው። እሷ ከሱብሂ በፊት የምትሰገድ ከሱብሂ በኋላ የምትሰገድ ፈጅር ከወጣ በኋላ ነው ያሉት። በቃ ፀሐይ እስከሚወጣ ድረስ ያለውን ያካትታል። ለዚህ ነው ከሶላትም በኋላ ከሶላትም በፊት መስገድ ትችላለህ። ወላኪን ግዟዋ መቼ ነው? ግዟዋ መቼ ነው? ቀብል ነው። ከሱብሂ በፊት ነው ግዟዋ። ቀብልያ ናት። ራቲባ ናት። ቀብልያ ናት። ቦታዋም ይሄ ነው። ግን በዕደ ሱብሂ ሊሰግዳት ይችላል ማለት ነው። ومثله للدار قطني عن ابن عمرو بن العاص عن عبد الله بن عمرو بن العاص يتزجب حديث عليه يمثل وعن ام سلمة رضي الله تعالى عنها كأم سلمة رضي الله تعالى عنها قالت صلى رسول الله صلى الله عليه وسلم من العصر نبي عليه الصلاة والسلام عصر سجدوا ثم دخل بيته كذا بيت يجبوا تلالك من من ام سلمة رضي الله تعالى عنها ام سلمة صلى رسول الله صلى الله عليه وسلم نبي سجدنا العصر عصر سجدنا مسجد ثم دخل بيتي እቤት የመጡ አለ ተራዋ ነበር ማለት ነው። እቤት የመጡና ተሶላ ረካዓቴን ሁለት ረካዓ ሰገዱ። አስሩን ሰግደው መጥተው ሁለት ረካዓ ያ ተጠበቀ ማለት ነው። ፈሰአልቱ ጠየኳቸው። ምንድን ነው አልኳቸው። ፈቃል እንደሃሉ ሹጊልቱ አረካዓቴን ከሁለቱ ረካዓ ቢዚ ሁኜ ነው። ባዕደ ዙሁሪ ከዙሁር በኋላ ያሉትን ሁለት ረካዎች በጣም ቢዚ ሁኜ ነበር። በኑ ተሚሞች መጥተው እነሱ ጋር ሌላ ስራ ይዤ ነበረ። እነሱን እያስተናገድኩኝ ምን አመለጠኝ? አሱር ደረሰብኝ። አሱር ቀብል እንትን ያችን በዕድያ ሳልሰግዳት አሱር ደረሰ። አሱርን ሰገድኩኝ። አሁን ከአሱር በኋላ የምሰግደው እነዛን ከዙሁር በኋላ ያመለጡኝ ሁለት ረካዓዎች በዕድያዎች ነው፣ የዙሁር በዕድያዎች ነው አሉ ነብዩ አለይሂ ሰላቱ ወሰላም አሉኝ አለ። ፈቃል ሽغلቱ በጣም busy ሁኜ ነበር አረካዓተይን ከሁለት ረካዓዎች بعد الظهر ከዙሁር በኋላ ያሉትን ሁለት ረካዓዎች በበኑ ተሚሞች ምክንያት ማለት ነው። ፈሰለይቱሁማ እየው ሰገድኳቸው። አልአን አሁን እነሱ እየሰገድኩ ነው አሉኝ ነብዩ አለይሂ ሰላቱ ወሰላም አለ ቁልቱ አልኳቸው ነብዩ አለይሂ ሰላቱ ወሰላም አአ እንደዚህ ከሆነማ አፈነቅ ብሂማ ኢዳ ፋተታ እኛም ሲያመልጠን ሲያልፈን ከአሱር በኋላ እንስገዳቸው ረሱላህ አልኳቸው አለ ቃለላ አይቻልም አሉ እንደዛማ አይቻልም ሀዚህ ሀስየቱ ረሱልላህ ሰለላሁ ዐለይሂ ወሰለም ይህ ለነብዩ ብቻ የተለየ ነው። ከአሱር በኋላ ሶላት እንደሌለ ሌላ ቦታ ነግረውናል። እዚህ ሰግደው ዝም ቢሉ ኖሮ እኛም ቀባ ማውጣት የሚችል ነበር ማለት ነው ያመለጠን። አአ አይቻልም ብለዋታል። ስለዚህ ቀባ ማውጣትም ይህን ረካዓ የዙሁር ረካዓ ቀብልያም ባዕድያም አልፎን ከአስር በኋላ ቀባ ማውጣቱ አይቻልም የሚለውን እንቀበላለን። ሀዚህ ኻስየቱ ረሱሉላህ ሰለላሁ ዐለይሂ ወሰለም ለረሱሉ ብቻ የተለየ ነው ማለት ነው። قال لا አይቻልም አخرجه احمد عمل ዘግበውታል ይሄንን ወለአቢ ዳውድ አን አኢሻ ረዲየላሁ ተዓላ አንሃ ቢማዕና ከአይሻም ተዘግቦ የዚሁ አይነት አለ። እንደውም እነው ኻስየቲ የሚል ቃል አለ ነው የሚለው ለእኔ ብቻ የተለየ ነው ይሄ። አይሻም የኡሙ ሰለማን አይነት አይሻ ቤት ተሰግዶ ነው ወይ? አይ ከኡሙ ሰለማ ተቀበላ ነው አይሻ ወራችሁ ተብሏል። ክስተቱ እንትና ቤት ነው የተከሰተው መጀመሪያ ማለት ነው። ኡሙ ሰለማ ከዛ ይዛ ነው አይሻ ጋር አይ እንደገባ ምንም እንችላለን። ለምን ነብዩ አለይሂ ሰላቱ ወሰለም አንድን ነገር ከጀመሩት በኋላ ይቀጥሉበታል። ከዛም በኋላ ሁልጊዜ በዕደል አስር ይሰግዱ ነበር ሁልጊዜ አንድ ጊዜ የሆነ ሰዓት ላይ ሶላት ከጀመሩ ያቺን ጊዜ አይለቋትም። በቃ ረካዓቴን የዙሁር ባዕድያ ነበር አይደል ያመለጣቸው? ከአስር በኋላ ቀዳ ወጡት። የአንድ ቀን ነበር። ከዛም በኋላ ግን ከአስር በኋላ ሁል ጊዜ ነበር። ሐዲስ ሐሲየቱ ረሱላህ ሰለላሁ ዐለይሂ መነሻው ቀዷ ነው። ከዛም በኋላ ግን አንድ ነገር ከጀመሩ በኋላ ነብዩ ቀጣይነት ስላላቸው ቀጠሉት። ላ አይቻልም አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ሐሲያ ነው ለረሱል አለይሂ ሰላቱ ወሰለም። አኽረጀሁ አህመድ አህመድ ዘግቦታል። ወሊ አቢ ዳውድ አቡ ዳውድ ዘንድ የተዘገበ አለ አን አይሻ ረዲየላሁ ተዓላ አንሃ ቢማዕና የዝሁኑ ትርጉም መልእክት ያዘለ ሐዲስ አለ። መስጊድ ድረስ ለአስር ጀማ መስጊድ ለአስር እንደርሳለን። ዙሪያ ሰገድን። ከዛ አስር ሰግደን ዙር የምናስ ለምሳሌ ጀማ አድርጋችሁ ከሆነ ልንገራችሁ። ጀማ አድርጋችሁ ዙሁርን አስር ጋር ይሰግደዋለሁ አላችሁ። ሆነ ቦታ ስትሄዱ አስር ኢቃማ ነው አስር ጋር ሰግደዋለሁ ዙሁርን ነበር ያላችሁ ዙሁርን አዘግይታችሁታል ወደ አስር የሆነ መስጊድ ስትገቡ ወይንም እዚህ ግቢ ስትገቡ አስር ሲቆም ኢቃማ ሲደረግ ደረሳችሁ እንዳትሰግዱ አስር ናብራችሁ መጀመሪያ ቀድሞ መሰገድ ያለበት ማን ነው ዙሁርን ስገዱና ከዛም በኋላ አስር ጀማው ቢያመጣችሁ ማለት ነው ቅድሚያ ይዛም እንዳትቀየሩ ግን አስር ላይ አንድ ሶስትን አራት ረካ ሁለት ረካ ወይንም አራት ረካ ብቻ የሚያስገድ ጊዜ ከቀረ ሷሂበል ወቅቱን ነው የምትሰግዱት ዙሁርን ተተውትና አስርን ብቻ ትሰግዳላችሁ ማለት ነው ተግባባን። አልገባችሁም? ዙርና አስርን ጀን አደረጋችሁ። አ ይቻላል። ሱብሂ ወደ ኢሻም አትመጣም፣ ወደ ዙህርም አትሄድም። ነጻ ብትሆነ በዛን ሰዓት ላይ ደግሞ መንገድም የለም ምንም ነው። በዛ ሰዓት ላይ የምትሄድ ከሆነ ምን የት አስርታ የፈለገ ነገር ምን ትገዳለ ከሆነ ጦያራም ላይ ይሁን ሰያራ ላይ መስገድ ትችላለህ። ትገዳለ እየሄደ ትሰግዳለህ። ወንበሩ ላይ ከፈለክም ማለት ነው። ቀላል ነገር እኮ እውነት ወላሂ በጣም ቀላል እዛ ወንበሩ ላይ የሚያመጣችሁ ከሆነ ከአዲስ አበባ ስትመጡ ወደዚህ ወይም ወደ አዲስ አበባ ስትሄዱ ወይም ወደ ሰፈራችሁ ስትሄዱ ሶላት የሚያመጣችሁ ከሆነ እዛ ወንበሩ ላይ ተይሙም አድርጉና እዛ ወንበሩ ላይ ስገዱ። ሁለት ሁለት ረካዓ ማለት ነው። ቀስር ማድረጋችሁ እዛው ኢሻራ እያደረጋችሁ እስከምደርስ ብላችሁ ጊዜ እንዳጨርሱ። ይሄ ጅልና ነው፣ በጣም ማይምነት ነው። እንዳያመጣችሁ ሰላ ምንም አይበላሽም፣ አይበላሽም፣ ችግር የለም። እዛ ስትገባ አይበላሽም፣ ጀማ አይበላሽም፣ ችግር የለም። እክትላፍ ዑለማ አለው ኢክማል ማድረግ አለበት የለበትም ምናምን እንደሚል